قُلْ إِنَّ والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم ثالث ሶስተኛው እንግዲህ ተውሂዱ ልአስማኢ ወሲፋት የአላህን ስብሓነሁ ወተዓላ ስምና ባህሪዎች አረጋግጡ አላህን ስብሓነሁ ወተዓላ በስምና ባህሪያቶቹ አንድ ማድረግ ማለት ነው። ተቀደመ አስቀድመናል እንበየናህ በአብራራ ነው ላይ በገለጽ ነው ላይ أن التوحيد ثلاثة أنواع توحيد ሶስት ክፍሎችን እንደሚይዝ አብራርተናል ገልጸናል ثلاثة أنواع توحيد الربوبية የጌትነት ተውሂድ ወተውሂዱ ልኡሉሕያ የአምላክነት ተውሂድና ወተውሂዱ ልአስማኢ ወሲፋት አላህን ስብሓንሁ ወተዓላ በስምና ባህሪያቶቹ አንድ ማድረግ የሚል ተውሂድን አጽድቀናል ይላል وقد تكلمنا فيما سبق وقد تكلمنا برقد تناقرنا للال فيما سبق ባሳለፍነው ትምህርት ላይ አን ነውዓይኒ ስለ ሁለቱ የተውሂድ ክፍሎች አይነቶች ተምረናል ይላል አስቀድመናል አወለይን አወለይኒ ሚንሁ ከሱ ሁለቱን ክፍሎች አስቀድመን ተምረናል ተውሂድ ሩቡብያና ኡሉሕያን ማለት ነው ወሁማ እነርሱም ተውሂድ ሩቡብያና ተውሂድ ኡሉሕያ የሚባሉትን ማለት ነው لأن كل نوع من هذه الأنواع لأن مكنياتهم كل نوع እያንዳንዱ አይነቶች من هذه الأنواع ከዚህ ከተውሂድ አይነቶች ውስጥ ጀሃደሁ ጣኢፈቱ من البشر ጀሃደሁ አስተባብለውታል ጣኢፈቱ من البشر ከሰዎች የተወሰኑ ቡድኖች አስተባብለውታል ይላል فتوحيد الربوبيه مثلا توحيد الربوبية يجيتنا التوحيد የሚባለውን جهاده المعطلة እነዛ የአላህን ስብሓንሁ ወተዓላ ስምና ባህሪ የሚያራቁቱት አስተባብለውተዋል አለዚነ አንከሩ እነዚያ ያስተባበሉ ናቸው ውጁድ አላህ የአላህን ስብሓንሁ ወተዓላ መገኘት ያስተባበሉት ከደህርያ እነዛ ደህርዮችን ይመስል ማለት ነው ወማ ዩህሊኩና ኢላ ደህር ጊዜ እንጂ ሊያጠፋን የሚችል የለም ማለት ነው ነሞት ወነህያ ከፊላችን ህያ ይሆናል ከፊላችን ይሞታል በቃ የህይወት ምን ትርጉሙ ይህ ነው ብለው የሚዘጉ አሉ። ወልመላሒዳ እንዲሁም መላሒዶች መላሒዳ ፓጋን እምነት የለሾች እነዛ ማለት ነው። ومنهم ከእነሱ ውስጥ ይገባሉ الشيوعية የኮሚኒዝም አራማጆች ኮሚኒስቶች የሚባሉት ግልጽ ነው። ኮሚኒዝም አራማጆች ማለት ነው። ይህ በአካሄድ አንጻር ከፖለቲካው አንጻር ሁሉም ኮሚኒዝም የኛ ሶሻሊስት እና ካፒታሊስት ኮሚኒስት ምናምን የሚባል ነገር አለ አይደለ? ትምህርት ላይ የተማራችሁት ይመስለኛል። ሁሉም ሰው በቃ ማግኘት ሁሉም እኩል ምናምን አይደለ? ይሄ አንዱ መብለት ምናምን ምናምን የሚባል ነገር የለም። ግልጽ ነው። ግልጽ አቂዳ አንጻር ደግሞ በቃ ማንኛውም ሰው የፈለገውን እምነት የመከተል እንዲህ አይነት ነገሮችን እንደው ልክ ነጻነት አስመስሎ የሚሰጡት ነገር አለ ፊ አስሪን አልሓድር አሁን ባለንበት ሁኔታ እነዚህ የኮሙኒዝም አራማጆችም እዚህ ውስጥ ይገባሉ ወይን ካነ ጅሁዱሁም የእነሱ ማስተባበል ቢሆንም ወይን ካነ ጅሁዱሁም እንግዲህ አስተባብሏል ወይን ካነ ጅሁዱሁም የእነሱ እንግዲህ የማስተባበል ሁኔታ የአላህን ስብሓንሁ ወተዓላ ጌትነትን በተመለከተ ኢነማ ሁዋ ፊ ዛሂር በግልጽ ስናይ ሙካበረቱ ሚኑ እነሱ እንግዲህ ከመኩራት ከመንቦጣረር የመነጨ ነው እንጂ እውነት ይህንን አቅላቸው አጥቶት አይደለም። ግልጽ ነው የአላህን ስብሓነ ወተዓላ ጌትነት ማለት ነው። ይህ ከኩራትና ከመንቦጣራር የመነጨ ነው። ወይላ አለበለዚያ ፈሁም ዩቂሩነ ቢሂ ፊል ባጢል በባጢናቸው በውስጣቸው እኮ የአላህን ስብሓነ ወተዓላ ጌትነት ያረጋግጣሉ። ወፊ ቀራረቲ አንፉሲህም ነፍሳቸውን ባረጋገጠችው ሁኔታ ስንሄድ ማለት ነው። ኢድ ላ ዩዕቀል ያው እንደሚታወቀው ላ ዩዕቀል ላ ዩዕቀል የሚታሰብ አይደለም። ግልጽ ነው። የሚታሰብ የሚታለም አይደለም። ውጁዱ መክሉቂን يا فطوران مجنيت بدون خالق يا لم فطاري مجنيت اي ما يمثل نو عقل ما يكبرهم والقسم الثاني بالفوت مرتاح الإنجليز نصه كان بروس ولتني وقف النمو توحيد توحيدا الألوحية بلا سن ماري نبرو يهنن توحيد الألوحية مبالون جهاده أكثر الخلق أرزاني وفطران مش من بلوتان አስተባብለውታል። ወወለዚ በዓተ አላሁ ሩሱለሁ ስለዚህም ነው አላህ ስብሓነሁ ወተዓላ መልእክተኞቹን የላከው ወአንዘለ ኩቱበሁ ኪታብን ያወረደበት ምክንያት ይህ ነው። ቢዳዕወት ኢለይህ ወደ እሱ በመጣራት ማለት ነው። ወቀድ ጀሃደሁ ልሙሽሪኩን እነዛ አጋሪዎች ይህንን የተውሂድ ክፍል አስተባብለዋል። ቀዲመን ወሐዲታ ቀዲመን ያለፉትም ቢሆን ወሐዲተን አሁን ላይ የተፈጠሩትም ቢሆኑ ማለት ነው። ኋላ ላይ የመጡትም ወጅሁድሁም የእነሱ ማስተባበል ለሁ የተመሰሉ ለሁ የተመሰል የእነሱ እንደ ምሳሌ መሆን ይችላል። የተመሰሉ ቢዒባደት ልአሽጃር ዛፍን ማምለክ ወልአሕጃር ድንጋይ አሕጃር ድንጋይ ወልአስናም ጣዖታትን ወልኩቡር ወልአድሪሓ ቀብርና አድሪሓዎችን ግልጽ ነው። ቀብር ላይ የተቀለሱ ቤቶችን የመሳሰሉ ማለት ነው። ወኢባደቲ መሻኢኽ ሱፊያ እንዲሁም የመሻኢኽ ሱፊያ የሱፊያ መሻኢኾችን ዑለማ ብለው የሚሏቸውን ወይም ታላላቅ መሪዎችን ማምለክ ቢኢዕቲቃድ ነፍዕ ወዱሪ ፊህም ወኢዕቲቃድ በማሰብ አነፍዕ ጥቅም ወዱሪ ጉዳትን ፊህም በእነሱ ላይ ማለት ምን ማለት ነው? ከአላህ ውጭ ይጠቅማሉ፣ ይጎዳሉ ብሎ በማሰብ ሚን ዱኒላህ ከአላህ ውጭ ሚመን የንተሲቡነ ኢለል ኢስላም ይህንን የሚያደርጉት ወደ ኢስላም እንጠጋለን የሚሉ አካሎች ነው። ዙረን ይህ በምን በውሸት አረ ዙረን ወቡህታንን እንዲሁም በምን በቡህታን ቡህታን ማለት ቡህታንና ዙር ተመሳሳይ ነው بوشتنا بكتفت بلو بوحتان كتفت نمبلو كونت براك من والقسم الثالث اين ننقدي ايتنال دسنال والقسم الثالث سوستن يتوحيد كفل دقم هو توحيد الاسماء والصفات يا الله سبحانه وتعالى سمنا بهرياتوك عند درقو مزلقن ويعني الزليل مالت يتفلقو إثبات ما أثبته الله لنفسه አላህ ለስሙ ያጸደቀው ማጽደቅ ነው። አው አስበተሁ ለሁ ረሱሉሁ ወይም መልእክተኛው ያጸደቁትን ማጽደቅ ነው። ሚን ሲፋት ልከማል ሙሉ የሆነን የአላህን ስብሓነሁ ወተዓላ ባህሪ ማለት ነው። ወነፍዩ እንዲሁም ውድቅ ማድረግ ነው። ማነፈአሁ ላሁ አላህ ውድቅ ያደረገውን አነፍሲ ከነፍሱ ውድቅ ያደረገውን ውድቅ ማድረግ ነው። አው ነፋሁ አንሁ ረሱሉሁ ወይም መልእክተኛ ውድቅ ያደረጉትን ውድቅ ማድረግ ነው ሚን ሲፋት ነቅስ ከምን ጎዶልነትን የተላበሰን የአላህን ስብሓንሁ ወተዓላ ሚን ሲፋት ነቅስ ጉድለት ያለበትን ሲፋ ከአላህ ደግሞ ምን ማለት ነው ማስወገድ ማለት ነው ጉድለት ያለበትን አላህ ለራሱ ያላጸደቀው ሁላ ጎዶሎ ነው አይደል እንዴ ናም አላ ሐድ ቀውሊህ ተዓላ እንዲህ በሚለው የአላህ ስብሓን ወተዓላ ሐድ መሰረት ሐድ ማለት ማለት ነው ገደብ ማለት ላይ በእሱ ላይ ተገድበን ወይም ተንተርሰን ምን በሚለው ለይሰ ከሚትሊህ ሸይኡን ወወ ሰሚዑ በሲር እሱን የሚመስል የለም እሱ ሰሚና ተመልካች ነው በሚለው ላይ ተንተርሰን ነው وهذا القسم ይህ ክፍል እንግዲህ ይህ ክፍል ሲባል የምን ክፍል? ይህ የአስማው ሲፋት ክፍል ቀድ ጀሃደሁ ልጀህሚያ ጀህሚዮች ያስተባበሉት ወተላሚዱሁም የእነሱም ተማሪዎች ሚነል ሙዕተዚላ ከሙዕተዚላ የሆኑ ክፍሎች ቡድኖች ጀህሚያ ሲባል እነማን ናቸው? የጀህም ኢብኑ ሰፍዋን ተከታዮች ማለት ነው። ግልጽ ነው። እሱ ጀመረው ያው እነሱ የአላህ ስብሓን ታላ ስምና ባህርያቶችን ያስተባብላሉ ሚን አልሙዕተዚላ ወላ ሻኢራ ከዛም እያሉ እንግዲህ በኢስላም ስብ የተፈጠሩ ሙዕተዚላዎችም አሉ ሙዕተዚላዎች ደግሞ ምንን ያጸድቃሉ ምንን ያስተባብላሉ ና ምንድን ነው የሚያጸድቁት ምንድን ነው የሚያስተባብሉት ገዝነት ያስተምራቸዋሉ አቂደቱል ዋሲጥያ ምንድን ነው የሚያጸድቁት? ምንድን ነው የሚያስተባብሉት? ስምን ምን ይላሉ? ስምን ያጸድቃሉ። ከዛ ሲፋን ነው ናም ሳህ ከላምክ ስምን ያጸድቃሉ፣ ባህሪያቶችን የአላህን ባህሪያቶች መገለጫ ባህሪዎች ደግሞ ያስተባብላሉ ነው። ወላ አሻኢራ ሌላ ደግሞ ማን አለ? አሻኢራዎች አሉ። አሻዕራዎች ደግሞ ከአላህ ስብሓንሁ ወተዓላ እና ሙዕተዚላዎች የአላህን ስብሓንሁ ወተዓላ ስም ያጸድቃሉ ባህሪን ደግሞ ምን ይላሉ ነፊ ያደርጋሉ ውድቅ ያደርጋሉ ማለት ነው አሻዒራዎች ደግሞ አሻዒራ የሚባሉት ቡድኖች ደግሞ አሻዒራ የሚባሉት ደግሞ ከአላህ ስብሓን ወተዓላ ስሞች እንዲሁም ባህሪያቶች ከፊሉን ነው ምን የሚሉት ምን የሚሉት የሚያጸድቁት ማለት ነው وهو እሱ في الحقيقة በእውነታው ስናየው ዳኺሉ ፊ ተውሒድ ሩቡብያ በእውነቱ ካየ ነው ልብ ብለን የአላህ ስብሓን ወተዓላ ጌትነት የሚባለው የጌትነት ተውሒድ የሚባለው ርዕሱ ውስጥ ራሱ ምን ይላል ይገባል ማለት ነው ላኪን ነገር ግን ለማ ከቱራ በበዛ ጊዜ ማለት ነው ሙንኪሩሁ አስተባባዮች ማለት ነው ተውሒድ አስማይ ወሲፋትን ወረወጁ ሹበሃ ሐውለሁ በሱ ዙሪያ ደግሞ የተለያዩ ማምታቻዎችን ሹብሃት ሐውለሁ ማለት በዚህ ዙሪያ ማምታቻዎችን ማመሳሰያዎችን ምን ባሉ ጊዜ ነው ረወጁ ማለት ማለት ከዚህ በፊት ያልኳችሁ ጋር ሰው ልጆች ውስጥ ምን ማለት መበተን ሰው ልጆችን በዚህ ላይ መቀስቀስ የመሳሰሉ ማለት ነው በዚህ ጊዜ ኡፍሪደ ቢልበሕስ ስለ እሱ ጥናት ማድረግ በተናጠል ሆነ ማለት ነው። ራሱ ጥቅል በሆነ መልኩ ተውሂድ በሚለው ርዕስ ውስጥ መካተት ይችል ነበር። ግን የሰው ልጆች እሱ ማስተባበል የተለያየ ነገር ውስጥ ሲገቡ ኡፍሪደ ቢልበሕት ስለ እሱ ጥናት ማድረግ ራሱን የቻለ ግልጸዋለ ለየት ያለ ክፍል ተሰጠው ማለት ነው። ወጁዒለ ቂስመን ሙስተቂለን وجعل إلى أصدقائك وجوع إلى تدرج اسم مستقل نراس نيشالة كيف التسدت وصل السطنات من درك تجمره وألفت فيه المؤلفات الكثيرة بدعم بزويم يبالو مؤلفات كتاب وش بزيزوري على منالو تزعفو فعلف الإمام أحمد إمام أحمد بزيزوري على يتعفو رده المشهور የሚታወቀውን የረድ ኪታባቸውን ጻፉ በማን ላይ አለል ጀህሚያ በጀህሚዮች ላይ አረዱ አለል በሚል ኪታብ ጻፉ ወአለፈ ኢብነሁ አብዱላህ ልጃቸውም አብደላህ የማ ኢማም አህመድ ልጅ የሆነው ጻፈ ኪታብ አሱና ሱና የሚል ኪታብ ራሱን የቻለ ጽፏል ወአለፈ አብዱልአዚዝ ከናንዩ እሱም ደግሞ ጽፏል ኪታብ الحيدة حيدة من الكتاب صفال في الرد على بشر المرسي بشر المر المرسي يميل ميبال سولي مال سميون سافر قلتلو بالله با سبحانه وتعالى سمنا بهرياتوش لي ينبر واكيدا يتبلاش سلا نبرة بشر مالتنا وسولي مال ستوبت مالتنا وعلف فابو عبد الله መርወዝዩ እሳቸውም ኪታብ ጻፉ ኪታብ አሱና የሚል ዋለፈ ዑትማን በነገራችን ላይ አሱና አሱና የሚባል በጣም ብዙ ኪታቦች ተጽፏል ግልጽ ነው አሱና አሱና የሚባሉ ኪታቦች ብዙ ለሞን ጽፏል ወአለፈ ዑትማን ኢብኑ ሰዒድ ኪታብ አረድ አረዲ አላ ቢሽሪ አልሚሪሲ በሱ ላይ መልስ የሚሆን ጽፏል ማለት ነው آه، للان يوالف امام الائمه محمد بن خزيمه كتاب التوحيد كتاب التوحيد للامام الخزيمه من كتاب راس نيشال الله والف غير هؤلاء كالنزي علماء وشم ليلوشم علماء صفوان كشيخ الاسلام ابن تيميه شيخ الاسلام ابن تيميه يعني مسر وتلميذه عندهم تمار ابن القيم الردود ملسم على هؤلاء بالنزي آه، آه، ግለሰብ ላይ ምን ስሚዮን ጽፏል ومن جاء بعدهم كالنسو وهلا يمتتم النزو صفوال وصار على نهجهم بالنسو طريقة من قال لي تبوزوا للا بزوجو مالتنا بالنزي لي مسر مستر فلله الحمد والمنة لا الله مسقاننا يو منا يقبو منا مال من مالت من مس عليك مالتنا من مس لا الله يقبو من مالتنا ستو بزي هنن بنستتو بك أي بلاي إنتو اللي قلت سمي قبو الله نونو على بيان الحكي حق بمن جلس انديون كما درقان ترمن وضحد الباطل باطل لمو تنكبالو انديور ضحد مالك منكبال ننو تنكبالو مولك مالك وأول من عرف عنه إنكار الصفات بعد مشرك العرب ما نستيه من جمري الله سبحانه وتعالى ስምና ባህሪያቶች ያስተባበለው ብዬ ፈተና ላይ ባመጣ ልታውቁ የሚገባው ነገር ይህ ነው። ማን የመጀመሪያ ያስተባበለው? ከዛ በኋላ የእነሱን ፈለግ ደግሞ የተከተለው ማን ነው? ወአወሉ መን ዑሪፈ አንሁ ከሱ የመጀመሪያ የታወቀው ኢንካሩ ሲፋት የአላህ ስብሓነ ወተዓላ ምኖችን ሲፋ ሲፋ ማለት ነው የአላህ ባህሪያቶችን በማስተባበል የታወቀው ባዕዱ ሙሽሪክ ልዓረብ ከዓረቦች ከፊሎች ነበሩ መጀመሪያ ያስተባበሉት አለዚነ እነዚያ አንዘለ አላሁ ፊህም በእነሱ ዙሪያ ላይ አላህ ያወረደው ቀውለሁ እንዲህ የሚለውን ንግግር كذلك أرسلناك في أمة قد خلت من قبلها أمم لتتلو عليهم الذي أوحينا إليك وهم يكفرون بالرحمن كذلك እንደዚሁ ይላል አርሰልናከ ያ ሙሐመድ እንደዚሁ ላክነ አንተን ላክነ ሌሎችን መልእክተኞች እንደላክ ነው ማለት ነው ፊ ኡመቲን የላክነ ደግሞ በማን ላይ ነው በኡመቶች በህዝቦች ላይ ነው ቀድ ኸለት በእርግጥ አልፋለች ሚን ቀብሊሃ ከእሷ በፊት ኡመሙ ምኖች ህዝቦች አልፏል ከነዚህ በፊት ማለት ነው ለምንድን ነው የላክንህ አለይህም ዐለይህም በእነሱ ላይ ታነብ ዘንድ ሊተትሎ ታነብ ዘንድ አለይህም በእነሱ ላይ አለዚ አውሐይና ኢለይከ ወደ አንተ የላክነውን አምላካዊ መልእክት ታነብ ዘንድ ወሁም የክፍሩነ ብረሕማን እነሱ በአራሕማን ምን ይላሉ ይክዳሉ ቁል ሁወ ረቢ ላ ኢላሃ ኢላ ሁ ነው መሰለ የሚለው ቀጥለዋል አዎ ብለህ በል ከሱ ውጪ አምላክ የለም وسبب نزول الآية يزي قرآن يما أريدو وأنه مكنيات من دلنم أن قريشا قريشوش لما سمعت رسول الله صلى الله عليه وسلم يذكر الرحمن الرحمن على الله سم سيعوسو أنكروا ذلك يهن المال أستبابلوا بلو مالتهم ذلك فأنزل الله فيهم بل نسو على الله ورده وهم يكفرون بالرحمن እነሱ በአራሕማን ምን ይላሉ ይክዳሉ አለ وذكر ابن جرير ይህንን በተመለከተ ኢብን ጀሪር ጠበሪ ያወሳው ነገር አለ أن ذلك ይህ የሆነበት ምክንያት كان في صلح الحديبية በሁዴቢያ ስምምነት ላይ ነው የተከሰተው የክስተት አለ የነሱ አራሕማን የሚለውን የአላህ ስምን እና ባህሪ መካዳቸው አለማጽደቃቸው በስድስተኛው ዓመተ ሂጅሪያ ላይ በተካሄደው ስምምነት ላይ ነው በይፋ የወጣው። ሂነ ከተበል ኪታብ ሂነ ከተበል ካቲብ ጸሐፊው በጻፈ ጊዜና ማነው አልይ ነው ይላሉ። ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም ሩህሩ በጣም አዛኝ በሆነው ብሎ ጻፈ ጻፊው ስምምነቱም ማለት ነው እና እዛ ላይ ስምምነቱም የሙሐመድ ረሱሉላህ ከአላህ መልእክተኛ ከሆኑት ከነቢዩ ሰለላሁ ዐለይሂ ወሰለም የሚለውን ነገር እንግዲህ ሊጽፍ ይህንን ጽፍ ያንን ሲጽፍ የመጀመሪያው አስተባበሉት ይህንን መጻፉን ነው። በስምምነቱ ላይ የመጣው ከሙሽሪኮች ሶሃይል ይባላል እንዴ እኛ በመጀመሪያ አራህማን የሚለውን አናቅም። ይሄ አላህ ብቻ የሚለውን ነገር አጽድቅ እንጂ ማን አሪፍ አራህማን ብለው አስተባበሉ። ሌላው ደግሞ አንተ የአላህ መልእክተኛ መሆንን ብናቅ ኖሮ የሁሉ ውጊያና ሙግት ምን አስገባን? ስለዚህ ይህንንም አንቀበልም ብለዋል ማለት ነው። قالت ቁረይሽ አማ الرحمن ፈላ نعرفه الرحمن የምትለውን እኛ من አለው አናቀውም አሉ ወረዋ ኢብኑ ጀሪር እንዲሁ ኢብኑ ጀሪር አጠበሪ ምን ያለው አለ የዘገበው ዘገባ አለ አይደን በድጋሚ አን አባስ አባሲን ከአብደላህ ኢብኑ አባስ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ሰላም ነበሩ ሳጂደን የድዑ ስጁድ ላይ ሆኖ ዱዓ ያደርጉ ነበር የቁል ያ ረሕማኑ አንተ አረሕማን ወይ ያ ረሒሙ አንተ ረሂም የሆንከው አምላክ ወይ እያሉ ማለት ነው አላህን ይለምናል ፈቃለ ልሙሽሪኩን ሙሽሪኮች ብለዋሉ ሀዛ የዝዑም እነሆ እኮ ይህ ይሞግታል ይጠረጥራል አነሁ የድዑ ዋሂደን አንድ አምላክን እንደሚጠራ ይሞግታል ወሆ የድዑ መስና ወሆ የድዑ ሙስና ይላል አይደለም ሙሰና ካለ ይሆናል ወሁወ እሱ የድዑ ሙሰና ሙሰና ማለት ያው ማለት ሁለት ሁለትዮሽን የተላበሰን አምላክ እየጠራ ማለት ነው። አረህማን የሆነ አላህ የሆነን እየተጠራ ወላሂ በጣም እኮ ቂሎች ናቸው። ግልጽ በጣም ቂሎች ናቸው። ሙሰና ሙሰና ሙሰናን እየተጣራ አሉ ሁለትዮሽን የተላበሰ የሆነን አምላክ እየተጣራ አሉ። فأنزل الله الله سبحانه وتعالى ورد قل ادعوا الله أو ادعوا الرحمن ሲላችሁ አላህን ተጣሩ ደግሞ ካላችሁም ደግሞ ያኔ ከፈለጋችሁ ማለት ነው ማንን ተጣሩ አራሕማንን ተጣሩ አየማ ተድዑ ማንኛውንም ብትጠሩ በአላህ ስብሓን ተዓላ ስምና በአላህ ስሞች በፈለጋችሁ ብትጠሩ ፈለሁል አስማኡል ሑስና ለስሆኖች አሉት መልካም ስሞች አሉት። ይሄ ብቻ እንደውም ይወሰን አይደለም በአራሕማንና በረሒም ብቻ የሚወሰን አይደለም በማለት አላህ ስብሓንሁ ወተዓላ ተናገረ ማለት ነው። وقال تعالى الله سبحانه وتعالى በሌላ የቁርአን አንቀጽ ደግሞ وقال تعالى في سورة الفرقان من بلال وإذا قيل لهم ለእነሱ በተባላቸው ጊዜና اسجدوا للرحمن للرحمن سجود الرجوع وتبالو كزينا قالوا بلو إلى وما الرحمن الرحمن ده ما نو إلى الله أستغفر الله مالتنا ما انه ده ما الرحمن فهؤلاء نرسك نزيهم سلف الجهمية فهؤلاء نرسلهم هم سلف الجهمية የጀምዮች ሰለፍ ናቸው አለ። እኛውም ምን እንላለን? ሰሃቦችን ምንድን ነው የምንላቸው? ሰለፎች አለምለው የሰለፎችን መንገድ መከተል አለብን እንላለን። የጀህሚዮች ሰለፎች ደግሞ ማን ናቸው? ሙሽሪኮች ናቸው። ጀህሚዮች የአላህ ስብሐነሁ ወተዓላ ስምና ባህሪያቶችን የሚያስተባብሉ አርፍዳችሁ የመጣችሁበት ትምህርት ማለት ነው እና ጀህሚዮች ናቸው የነሱ ሰለፍ ማለት ነው የነሱን ፈለግ የሚከተሏቸው ሙሽሪኮች ናቸው የነሱ ሰለፍ ማለት ወላ ሻዒራ አሻኢሮችም የነሱ ሰለፎች ማን ናቸው ሙሽሪኮች ናቸው ደሚሩን ወደ ኋላ ነው የምትመልሱት ቁጭ በሉና ተከታተሉ በኋላ ላይ እናወራለን ፊ ኢንካሪ فهؤلاء هم سلف الجهمية የጀህሚዮች ሰለፎች ናቸው ሙሽሪኮች ወላ ሻኢራ የአሻኢራዎችን ፊ ኢንካሪ አስማኢላሂ ወሲፋቲ የአላህን ስብሓን ወተዓላ ስምና ባህሪ ምን በማለት በማስተባበል ዙሪያ ሰለፎቻቸው እነሱ ናቸው ይላል ወቢእሰ ሰለፉ ወቢእሰ ሰለፉ ምንኛ መጥፎ ሰለፍ ነው ያላቸው አለ ቀደምት ማለት ነው ለእነሱ ምን አይነት እንደ የከፋ ቀደምቶች ነው ያላቸው ለቢእሰል ኸለፍ እንዲሁ ምንኛ የጠፉ መጥፎ ኸለፎች ናቸው ኸለፍ ማለት ተከታይ አሁን የሰሃባ ተከታይ ኸለፍ ነው አይደል የሚባለው እነሱ ሰለፎች ናቸው ኸለፍ ስትሆን ምርጥ ትሆናል አይደል እንዴ እነሱን ቅናጫ የምትከተለው መጥፎ ከሆነ እንዴት ካንተ ደግሞ ምንም አይጠበቅም ግልጽ ነው ከዝንብ ምን እንደማይጠበቀው ሁላ ማር እንደማይጠበቀው ሁላ ማለት ነው ስለዚህም አላህ ስብሓን ወተዓላ ምን ይላል ያው የሸይጣንን መንገድ ተከትሎ የተጓዙትን ሁላ أفتتخذونه وذريته أولياء أولياء من دون وهم لكم أدو بئس للظالمين بدلا من على الله سبحانه وتعالى አፈተተኺዱነሁ እሱን ትይዙታላችሁ ወይ ማንን ኢብሊስን አይደለ ወዙርየተው የሱንም ዝርያዎች የሱንም ዝርያ ትይዛላችሁ ወይ አውልያ ምን አደርጋችሁ? ወዳጅ ወይም ረዳት ሚን ሚንዱኒ ሚን ከኔ ውጭ ይላል ከማ አላህ ነው ይለዋል ከኔ ውጭ ወሁም ለኩም አዱ እነሱ ለእናንተ ጠላቶች ሲሆኑ ይላል ቢእሰ ልዛሊሚነ በደላ ቢእሰ የከፋ ሆነ ሊዛሊሚነ ለበዳዮች ያላቸው በደላ ልዋጫቸው ልዋጭነቱ የከፋ ሆነ። ምን ማለት ነው? አላህን ወዳጅ አድርገው መያዝ ሲገባቸው ኢብሊስን መያዛቸው ይሄ ልዋጭ ነው አይደል? ለውጠዋል። ይህ የለወጡት ነገር ለበዳዮች የከፋ ሆነ ይላል። አማ ሩሱል ወአትባዑሁም ሩሱሎችና ተከታዮቻቸው ሁሱሰን በተለይ ኻቲመሁም ሁሱሰን በተለይ ኻቲመሁም ሙሐመድ ሰለላሁ ዐለይሂ ወሰለም የነቢያቶች የሩሱሎች መደምደሚያ የሆኑት ወሰሓበቲ የነቢዩ ዐለይሂ ሰላቱ ወሰላም ሰሓቦችም ሰሓበቲህ ልኪራም ወለዚነ ተበዑሁም ቢኢሕሳን እነዚያም እነሱን በመልካም የተከተሉት አላህ እነሱን በመልካም እንከተል ያድርገንና እነሱም በመልካም የተከተሉትም ፈሁም የሲፉን አላህ ቢማ ወሰፈ ብሂ ነፍሰሁ አላህ ነፍሱን በወሰፈበት ይወስፋሉ አላህ እኔ ያያለሁ ብሏል አዎ ያያል ብለን ነው እሰማለሁ ብሏል ይሰማል ብለን እናረጋግጣለን ግልጽ አነ ሰሚዕ በሲር እያለ ተናግሯል ይህንን የመሳሰሉ ስምና ባህሪያቶችን እናጸድቅለታለን ወየንፉነ አንሁ ከሱ ደግሞ ውድቅ ያደርጋሉ ማነፋሁ ነፋሁ አን ነፍሲሂ አላህ ከነፍሱ ውድቅ ያደረገውን ውድቅ ያደርጋሉ ወዩንኪሩነ ያስተባብላሉ አላ መን ዩኻሊፉ ሀዘል መንሀጅ ይህንን አካሄድ መንገድን የሚያስተባብሉትን ሁላ ኢንካር ያደርጉባቸዋል ይከለክሏቸዋል ማለት ነው ፈቀድ ረዋ አብዱረዛቅ አብዱረዛቅ ዘግቧል ይላል عن معمر ከማዕመር ነው የዘገበው عن ابن طاوس عن أبيه ከአባቱ عن ابن عباس ከኢብኒ አባስ ነው። አባቱ ደግሞ ከኢብኒ አባስ ነው የሰማው። ምንድነው እሱ የተከተለው የተከሰተው ክስተት أنه رأى رجلا አንድን ሰው አየማ አብደላህ ኢብኑ መስ አብደላህ ኢብኑ አባስ አብደላህ ኢብኑ አባስ አየ رجلا አንድን ሰው ኢንተፈض ኢንተፈض ማለት ተሐረከ ወጠረብ ማለት እቃ ሲያውረገርገው ሲንቀጠቀጥ ማለት ነው። አንዳንድ ሰው ሀቅን ላለመቀበል እንዲህ የሚያደርገዋል አይደል? የሚውረገረግ ምን ያውረገርግ ይሻል ሲባል ሰምታችሁ ታውቃላችሁ አይደለ? ምን እንዲህ ይሻል ይባላል እና አነሁ ረአ ረጁለን ኢንተፈض ምን ሲል ሲንቀጠቀጥ በቃ ሲውረገረግ አየ ለማ ሰሚዐ ሐዲሰን አን ነቢ ስ ላ ሰለም ከነቢዩ የተወራን ሐዲስ ሲሰማ ማለት ነው። ፊሲፋቲ በአላህ ስብሓነ ወተዓላ ስሞች ስለ አላህ ስብሓነ ወተዓላ ባህሪያቶችም ያወራል። ይህንን እንዲያውረገረገው ያንቀጠቀጠው ምንድን ነው ካልክ استنكارا لذلك ይህንን በቃ ከማስተባበል የተነሳ ነው። አንዳንዱ ሐቂቀተን ከብዶት ነው። አሁን ምሳሌ እነሱ ያሴራሉ፣ إنهم يكيدون كيدا وأكيد كيدا ይላል። እኔም አሴራለሁ ሲል እንዴ አላህም ያሴራል እንዴት ሴራ እኮ ሲባል ነው እንዴ ለይሰ ከሚትለ ከማ የሊቁ ቢጀላሊ በታላቅነቱ እንደሚገባው ነው ዩኻዲዑን አላህ ወሁወ ኻዲዑሁም ይላል አላህን ያታልላሉ እሱ የሚያታልላቸው ሲሆን ሲባል እንዲህ እንዴት ይባላል ለይስ ከሚትለ ከማ የሊቁ ቢጀላሊ ደግሞ በሲፋ አላህ ስብሓን ወተዓላ ይህ የአጸፋ ሲፋ ነው እንጂ በራሱ የሚገለጽበት መገለጫው ስሙም አይደለም ማለት ካዲዕ ብለህ የአላህን ስብሓን ወተዓላ ስያሜ ያሰጥም ማለት ነው ናም እና አንድ አይነት ነገር እኛ ግን ቁርአን ላይ በሰበተበት መልኩ አንዳንዱ አሁን የአላህ ስብሐነ ወተዓላ ሳቅ ሳቅ ምንድን ነው ባት አለ ባት ይገለጻል የሚለውን ሰው ከራሱ ጋር የመስለውና ባት ማለቱ ወይም ደግሞ የድሐቁላህ አላህ ምን ይላል ይስቃል የሚለውን ሀዲስ እንዴት በቃ ይከብዳል አመሳስሎ እኮ ስለጨረሰ ነው ግልጸዋል ይቆጣል ይቆጣልም የሚላለን ከራስ ጋር ለምን ታመሳስሏለን? አይ ይሄማ እንዴት ከሰው ጋር ይመሳሰል? አንተ መጀመሪያውን አመሳስለ ስለጨረስክ እንደዛማ ከተባለ ብዙ የአላህ ስምና ባህሪያቶች እናጸድቃለና አሊም ነው አሊም አይደለም? አላህ አሊም ነው። ሰው ልጅ አሊም አለ? አዋቂ ነው አይደል? የሰው ልጅ ሰሚዕ ነው አይደል? የሰው ልጅ አላህም ሰሚዕ ነው። ታዲያ ለምን እናጸድቃለን? ከሰው ጋር ይመሳሰላልና ብለራልን አላለም። ለምን ይህንን ስናጸድቅ ለምን ከማ የሊቁ ቢጀላል እንደሚገባው ለምን አንሰጥም? ስንት የአላህ ስሙ ብዙ ስያሜዎችን እናጸድቃለን እኮ ከሰው ጋር የሚያመሳስልን ለአላህ ማለት ነው። ግልጽ ነው። እነሱ ላይ እንዳላመሳሰል ነው እዚህ ላይ ለምን እናመሳስላለን? ግልጽ ነው። ምን እዛ ውስጥ ግቡ ያለን ነገር አለ እንዴ? ማን ነው ግቡ ያለን? ስለዚህ እንዲህ አይነት ሰው ሲመጣል አንተ ራስህ አላመሳስልም። አንተ አመሳስለህ ስለጨረስክ እሱ አመሳስሎ ስለጨረሰ ነው። ግልጽ ነው። ችግር ያለው ማለት ማን አመሳስል አለው ማለት ነው። ስለዚህ ኩሉ ሙዓጢል ሙሸቢህ የሚሉት ከዚህ አንጻር ሁሉም የአላህ ስምና ባህሪያቶችን የሚያስተባብል ውድቅ የሚያደርግ ምንድነው? ወደደም ጠላ ሙሸቢህ ነው። ሙሸቢሃ ውስጥ ይገባል። ምንድነው? የሚያመሳስል ማለት ነው አይደል? ምክንያቱም ውድቅ ያደረገው ምን ስለሆነ ነው? ተመሳሰለ ብሎ አይደለ ስለዛ ሁሉም የአላህ ስብሓን Ta'ala ስምና ባሪያቶችን ውድቅ የሚያደርጉላ ሙሸቢህ ነው የሚሉት ከዚህ ነው ኸይር بالعكسም ይላሉ ኩሉ ሙዓጢል ሙሸቢሁን ይላሉ ግልጸዋለ ወደደም ጠላ ፈቃለ ብሎ አለው في الصفات استنكار لذلك ما ይህንን አስተባብሎ ነው ሰውየው እንደዛ ሲሆን አየውና ፈቃለ ብሎ አለ ማፈረቁ ሀኡላ ምንድን ነው የሚያስፈራቸው አለ ማፈረቁ ማፈረቃ ሀኡላ ማለት ነው ማፈረቃ ሀኡላ ምንድን ነው እነዚህ የሚያስፈራቸው የጂዱነ ሪቀተን መለስለስን ያገኛሉ ወይም ይቀበላሉ ማለት ነው መለስለስን ያገኛሉ ሲል ይቀበላሉ እንደ ሙሕከሚሂ ግልጽ ድንጋጌ የያዘን የቁርአን አንቀጽ ሲያገኙ ይለሰልሳሉ፣ ይቀበላሉ። ወየህሊኩን ይጠፋሉ፣ ጥፋት ውስጥ ራሳቸውን ይጣላሉ። እንደ ሙተሻቢሂ ሙተሻቢህ የሆነ የቁርአን አንቀጽ ሲመጣ ሙተሻቢህ ማለት ማለት ተመሳሳይ ያለው ማለት ነው። አላህ ስብሐነሁ ወተዓላ ግን ሁለቱንም እንድንቀበል ነው አላህ ስብሐነሁ ወተዓላ የደነገገው ማለት ነው። እንደውም አላህ ስብሓን ወተዓላ ፈአመ ለዚነ ፊ ቁሉቢህም መረዱን ፈአመ ለዚነ ፊ ቁሉቢህም ዘይጉን ፈየተቢዑነ ማ ተሻበሀ ሚንሁ እዚህም አለ እንደ ራሱ ይመጣላቸዋል خلاص ይነግራቸዋል ራሱ ኢንሻአላህ እና ምንድን ነው እንዲህ እንትን የሚላቸዋል እንደ መሕከሜ ግልጽ ድንጋጌ የያዘውን ሲመጣ ሙህከም እንግዲህ የተለያዩ ሙህከሞች አሉ አይደለ ግልጽ ነው ቁል ሁወላሁ አላሁ አሐድ አላሁ ሰመድ በቃ የተለያዩ የቁርአን አንቀጾች ሙሕከምን ሲያገኙ በቃ እነሱ ለስለስ ይላሉ ማለት ነው። ሙተሻቢህ ላይ ደግሞ ሲመጣ የሚያሻማ መልእክት ያለው ማለት ነው። ግን የሚያሻማው ሁሉም ላይ ነው እንዴ? አይደለም አይደል እንዴ? ወራሲኹነ ፊል ዒልሚ የቁሉነ አመና ቢህ ኩሉን ምን ዒንደ ረቢና ቁርአን ላይ ሙተሻብህ ሙጥለቅ የለም። ሁሉም ላይ የሚመሳ በቃ እስከ መቼ የሚመሳሰል የሆነ ሙተሻቢ ይሄ ነው ዩሺሩ ረዲየላሁ አንሁ ይህ እንግዲህ አንጋፋው ሰሐቢ አብደላህ ብን አባስ በዚህ ንግግሩ ያመላክተናል ኢላ ኡናሲን ወደ ሰዎች ያህضሩነ መጅሊሰሁ የእሱን መጅሊስ የሚገኙ የነበሩ ማለት ነው ትምህርት ሲሰጥ በተለያየ ሁኔታ ላይ ሚን አመቲ ናስ ከብዙሃኑ ህዝብ ከብዙሃን ሰዎች ማለት ብዙሃን ማለት ጣሊበ ልዕልም ከመሆኑ ውጭ አሉት ቢአነሁም ኢዛ ሰሚዑ ሸይአን አንዳችን ነገር ሲሰሙ ሚን ኑሱስ ሲፋት ከአላህ ስብሓን ወተዓላ ስምና ባህሪያቶች ውስጥ የሚያወራ መረጃም ኑሱስ ማለት የተለያዩ መረጃዎችን ማለት ነው وهي እሷ من المحكم ግልጽ ድንጋጌን የያዘች ማለት ነው ሐሰለ معهم فرق እነሱ ላይ ተከሰተ ፈረቅ ፈረቅ ምን ማለት ነው አይ ኸውፍ ፍራቻ ማለት ነው ወንተፈዱ በዚህ ጊዜ ምን አሉ ተንቀጠቀጡ ተውረገረጉ ማለት ነው ከልሙንኪሪነ ለሃ ለእሷ ልክ እንደሚያስተባብል ሰው እንግዲህ እነሱ ከልባቸው ሊሆን ይችላል ለአላህ እንዴት እንዲናደርጋለን ብለው ውስጣቸው ተሰምቶ ነው ፈሁም እነሱ አራሕማኑ አለ ልአርሽ እስተዋ የሚለውን እኮ ተደላደለ ብላችሁ ብትፈስሩ እኮ እንዴት ተደላደለ ትላላችሁ የሚል ይመጣል አህባሽ ግልጽ አለ የተለያዩ ችግር ያለባቸው ጀማዎች ይመጣሉ እንዲህ ተደላደለ እኮ ለሰው የሚባል ነገር እንዴ ታዲያ ተደላደለ ከማ የሊቁ ቢጀላሊ الاستواء معلوم والكيفية مجهول والإيمان به واجب والسؤال عنه بدعة الله كعرش بلا مدل أدلو ما هونو من دنون نارن እንዴት ነው የተደላደለው እንዴት ነው እዛ ላይ የሆነ አርሽ ላይ የሚለው መጅሁል ነው አይደል? በሱ ማመን ከአርሽ በላይ መሆኑን ደግሞ ማመን ምንድነው ማጅብ ነው። ወሱዓሉ አንሁ ቢድዓቱን። ስለዛ ግን ኬፍያ መጠየቅ ደግሞ ራሱ ምንድነው ፈጠራ ነው። ቁጭ ብሎ ነው፣ ተቀምጦ ነው፣ እንዲህ ነው፣ እንዲህ ነው። ኬፍያውን መጠየቅ አይቻልም፣ ቢድዓ ስለ ቀበሌ ሊቀመንበር እንኳን ስለ አንድ ክፍለ ከተማ መሪ እንኳን እንደፈለገ ሰውየው ልቅ ሆኖ የጠየቀውን እንኳን ስለ አላህ ሱብሓነሁ ወተዓላ እና ወንተፈዱ ከልሙንኪሪነ ለሃ ፈሁም ለዚነ ቃለ አላሁ ፊህም እንደዚህ አይነቶቹን እንግዲህ አላህ ስብሓን ወተዓላ ብሏል በተከበረው ቃሉ أما الذين في قلوبهم زيغ فيتبعون أما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة ابتغاء الفتنة وابتغاء تأويله وما يألم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب فأما الذين في قلوبهم في قلوبهم زيغ እነዛ በልቦናቸው ላይ ጥመት ያለባቸው አካላቶች ሰዎች ፈየተቢዑን ምን ይላሉ ይከተላሉ ማ ተሻበሀ ሚንሁ ከቁርአን ምን ያለውን የተመሳሰለውን ይከተላሉ በቃ ሹብሃት ሹባሃት ላይ ነው የምታገኛች ስንት ሙሕከም እያለ ማለት ነው ኢብትጋ الفتنة ምንም ፍለጋ ፈተናን ፊትናን ፍለጋ ነዋ አንዳንዱ والله የፈተና ሰው አለ እኮ ሐቂቀተን ነው የምላችሁ አንዳንዱ ሚፍታሁን ልልኸይር አለ ለኸይር ነገር አላህ መክፈቻ አድር አን ሚግላቀን ልሸር ሸር ነገርን በቃ አላህ እንዲዘጋ ያደረገው ሰው አለ አላህ እንደዚህ አይነት ሰው ያድርገን አንዳንዱ ደግሞ بالعكس ሚፍታሁ ሊሸር ለሽር ነገር መክፈቻ ነው በቃ ቁልፍ ንግላቅ ሊልኸይር ለኸይር ነገር ደግሞ በቃ ዘጊ ሁሌ ፊትና ጫሪ በሱ ምክንያት ሸር ባረፈበት ቦታ ሁላ ሸር ነው በቃ የሚገኘው እንዲህ አይነት አለ ስብሓንላህ ፈየድዑና أن ابتغاء الفتن وابتغاء تأويله የሱን የቁርአን አንቀጽ ምን ለማለት በሌላ ለመተርጎም ለማዞር ማለት وابتغاء تأويله وما يعلم تأويله إلا الله يزين أونتين ترجمون يوق إلا ما الله انجي والراسخون في العلم يقولون آمنا به كزي تنسى بوقت تلك يموت يا እሱ ከጌታችን ነው ብለው ያምናሉ ሁሉም ምን عند ربنا وما يذكر إلا أولو الألباب በሱ የሚገሰጽ የለም እነዛ የአቅል ባለቤት የሆኑት እንጂ فيدعون المحكم فيدعون አነባባል መስተካከል አለበት ፈየድዑነ ይተዋሉ አልሙሕከም ግልጽ ድንጋጌ ያለበትን ይተዋል ፈየድዑነ ብትሉት ሌላ አነባበብ ነው የሚሆነው ትርጉሙም ሌላ ነው ወየተቢዑነ ይከተላሉ አልሙተሻቢህ ምን ያለው إذن سهسلوا مالت ويؤمنون ببعض الكتاب بكفي الكتاب يمنالو ويكفرون ببعض بكفي لدما يكدالو ونصوص الصفات يا صفا منوش مرجوش بصفة زوري على ميارو من المحكم قلت سلنا قاقيازوت لا من من المحكم ناتو قلت سلنا قاقينو بكا يا الله مثال إن الله والله صنيع አሊም ግልጽ ድንጋጌ ነው አይደል? ምንም ሙተሻቢህ አይደለም እኮ ወኑሱስ ሲፋት የአላህ ስብሓነ ወተዓላ ስምና ባህሪያቶች ላይ የሚያጠነጥኑ መረጃዎች ሚነል መሕከም ናቸው። ግልጽ ድንጋጌ ያዙ ነው። ምንም ያሻማ ነገር የለው። ለአላህ እንደሚገባው ማስቀመጥ ብቻ ነው። ላሚነል ሙተሻቢህ ተመሳሳይ የሚባለው ውስጥ የሚገባ አይደለም። አንዳንዱ ሙተሻቢ ነው ይላል። አይ ምንም ሙተሻቢ ምንም አይደለም። የሚያሻማ መልእክት የለውም። ወላሂ እናቶቻችን ምንም የማያውቁት እናቶቻችን ምንም ያልቀሩት አባቶቻችን ወላ ግልጽ ነው። ዝም ብሎ ተራው ህዝብ እኮ አላህ ሰሚ ነው ብትል ነዓም ሰሚ፣ በሲር ነው ነዓም በሲር። አይነ ሁወ ብትለው አለል አርሽ ግልጽ አለ እስተዋ ፍሰማ ይላል አለን እንዴ። ይሄ ታዲያ ሙተሻቢ ነው እንዴ? ተራው ህዝቡ እንኳን እያወቀው ግልጽ ነው። ሌላ ምርምሩ ስንገባ ግን ከሙተሻቢ አልፎ ሌላም ሊሆንብን ይችላል። ወየተዳረሱና እሷን ይማራሉ ላ ሚን አልሙተሻቢህ የቅረኡ የቅረኡሃል ሙስሊሙ ሙስሊሞች እየቀሯት ያለ ነው በቁርአን ውስጥ ወየተዳረሱና እሷን እየተማማሩ ነው ያሉት ወየፍሐሙና ማዕናሃ ማዕናውንም ያውቃሉ እናንተ እስቲ የአላ ስምና ባህሪያቶችን አታቁምልኝ ተምራችሁ ቁርአን ላይ ስቀሩ ግልጽ ነው አይደል እንዴ ምንም ሙተሻቢ አይደለም ወየፍሐሙነ መዕናሃ ወላ ዩንኪሩነ ሚንሃ ሸይአ ከእሷ ምንም የሚያስተባብሉት የላቸውም ቃለ ወኪዕ ይህንን በማስመልከት ወኪዕ የሚለው ንግግር አለው አድረክን ልአዕመሽ አዕመሽን አገኘ ነው እንግዲህ ታላላቅ ታቢዕዮችን እየጠቀሰ ነው ግልጽ ነው ታላላቅ ታቢዕዮች አንጋፋ የዲን መሪዎች የነበሩትን እና አዕመሽ አዕመሽን አገኘን ሱፊያንን አገኘን ሱፊያኑ ሰውሪ ግልጽ ነው ዩሐዲቱነ ቢሃዲህ ቢሃዚህ አልአሐዲስ በእነዚህ ሐዲሶች ይነግሩናል ስለ አላህ Subhanahu Wa Ta'ala ስምና ባህሪያቶች የሚያወሩ ማለት ነው ያኒ አሐዲሱ ሲፋት በአላህ Subhanahu Wa Ta'ala ሲፋት ባህሪያቶች ላይ የሚያወሩት ማለት ወላ ዩንኪሩነሃ እሷን ምን አይሉ አያስተባብሉም ኢንተሃ ኢንተሃ ከላም ወኢነማ ዩንኪሩሃ እሷን እኮ የሚያስተባብለው አልሙብተዲዓ ምኖች ናቸው እነዛ ሙብተዲዎች ናቸው የቢዳ አራማጆች ሚነል ጀህሚያ ጀህሚያ የሆኑት ወልሙዕተዚላ ሙዕተዚላ የሆኑት ወልአሻኢራ አሻኢሮችም አለዚነ እነዚህ ደግሞ እነዚህ ደግሞ ወደፊት ትምህርታችሁ ላይ ይመጣል። እሺ ሙዕተዚላ ማን ነው? ጀህሚያ ማን ነው? በዝርዝር ይመጣላችሁ። ወልአሻኢራ አለዚነ እነዚያ ሳሩ እኚህ እንግዲህ ያው ሚን አልፍርቀቲ ضال አይደለም ጠማማ ከሚባሉ ቡድኖች ውስጥ ነው። አለዚነ እነዚያ ሳሩ አላ መንሃጅ ሙሽሪክ ቁረይሽ እነዚህ የሄዱት በማን ላይ ነው? አላ መንሃጅ መንሃጅ ማለት አካሄድ ላይ ነው የተጓዙት። ሙሽሪክ ቁረይሽ የቁረይሽ ሙሽሪኮች በሄዱበት አለዚነ የክፍሩነ ቢረህማን እነሱ በማን ይክዱ ነበር? በአራህማን። እኚህ ደግሞ በአራህማን ብቻ አይደለም፣ እንደውም እነሱ ይሻሏቸዋል። በአራህማን ብቻ ሳይሆን በአላህ ስሞች በአጠቃላይ ባህሪያቶችንም ጨምሮ ግማሹ ደግሞ እየቆጠረ እየመረጠ የሚቀበልም አለ። ምሳሌ እንደ አሻይራዎች የሚፈልጉትን ከዛ ውስጥ ከአላህ ስብሐነ ወተዓላ ስምና ባህሪያቶች ውስጥ ይህንን ነው የምናጸድቀው፣ ይሄ እንኳን አናጸድቀው ምናምን፣ ይሄ አይሄድም ከአላህ ጋር ልክ ይመርጣሉ ማለት ነው። ግልጽ ይሄ ይሄዳል ከአላህ ይሄ ከሄድም ልክ እናንተ የሆነ ገበያ ውስጥ ገብታችሁ ይሄ ከኔ ጋር እያላችሁ እንደምትመርጡት ልብስና ጫማ ማለት ነው። ይመርጣሉ ማለት ነው ግልጽ ነው እነሱ ለአላህ መራቅ ሊሆኑ ነው ማለት ነው ስብሓነሁ ወተላ አማ የቁሉነ ዕሉወን يكفرون بالرحمن ويلحدون في أسماء الله بالله سم دعوا من يكدالو وقد قال تعالى الله سبحانه وتعالى جنبلال ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه سيجزون ما كانوا يعملون ولله الأسماء الحسنى ለአላህ الكام سمو አሉት فادعوه بها بس واتروت وذروا الذين النزيان تواجوا تواجوا ዩልሒዱነ ፊ አስማኢሂ በአላህ ስብሓን ወተዓላ በአላህ ስሞች የሚክዱትን ዩልሒዱን የሚክዱትን የሚከፍሩትን አይደለም ሰዩጅዘውነ ይመነዳሉ ማካኑ ያዕመሉን ይሰሩት የነበረውን ይመነዳሉ ይላል ፈአትበተ ሊነፍሲ አላህ ስብሓን ወተዓላ ለራሱ አጸደቀ አስማኡል ሑስና መልካም ስሞች እንዳሉት ወአመረ አዩዳዓ ቢሃ እንደውም በእሷ እንዲጠራ ማዘዘ ወከይፈ ዩድዓ ቢማ ላ ዩሰማ ቢህ ጥያቄው ለእነሱ ነው እንግዲህ ግልጽ ነው። ቁርአን ላይ በግልጽ እያዩት ስለሆነ ወከይፈ ዩድዓ እንዴት አላህ ይጠራል ብለው ቢማ ላ ዩሰማ ቢህ በማይሰየመው በለው። ይሄ ለማን ጥያቄው? ለጀህሚዮች ነው። ግልጽ ነው። ስምንም ባህሪም ነው የሚያስተባብሉት እነሱማ። እንዴት ቆይ ታዲያ ቆይ አላህ በማይሰየምበት ይጠራል ትለዋል። ወላ ዩፍሐም ማዕናሁ ማዕናውን በማንረዳው ነገር እንጠራለን እንዲያን ሰው አንድን ሰው እንደ አንቺ እኮ ያ ረጁል ስቲ ሰውየው ረጁል ሆኖ ነው ለሴትም ከሆነ ኒሳ እምራ የምንለው ያው ነው። ሌላ እንግዲህ የምንጠራው ስሙን አውቀን ነው ማለት ነው። መጠሪያው መሆኑን አውቀን ነው። ወላ ዩፍሐም ማዕናው አላ ዛዕሚ ሀውላ እነዚህ እንደሚጠረጥሩት እንደሚሞግቱት ማለት ነው ወተዋዓደ ወተዋዓደ አላህ ይዛቻን ቀጠሮ ሰጥቷል። አለዚነ ዩልሒዱነ ፊ አስማኢሂ በእሱ ስሞች የሚክዱትን ፈዩንፉነሃ እንዲሁም ምን የሚሉትን ውድቅ የሚያደርጉትን አው ዩአዊሉነሃ ወይም የሚቀይሩትን አማዓኒሃ ሰሂሐ ከትክክለኛው ማዕና ትርጉሙ ማለት ነው። ቢአነሁ ሰየጅዚህም እሱ እንደሚመነዳቸው አላ አመልህም በስራቸው ላይ ቢልዕቃብ በመቅጣት ወለአዛብ ያው نعم. كما وصفهم الله وصفواتوا لنزي الله سبحانه وتعالى سمنا بهاريات وچن ورقم يادرقو سواتشن بالكفر بكهدتنو الله يوصفاتشي قلتاتشو في قوله تعالى عندي بميلا الله سبحانه وتعالى نقر وهم يكفرون بالرحمن النسو بالرحمن من يالو يكدالو لا فلهذا لزيم كفر الجهمية جهمية ميبالو تنبدونوش الله سبحانه وتعالى كافر وشنات بلوال كثير من أهل السنة ولهذا كفر الجهمية جهميوش كافر وشنات بلوال ما كثير من أهل السنة أبزان يوشو يسنة منوش منوش يسنة منوش بالبيت الجل علماء أهل السنة والجماعة مالتنا بداية آه، ሼክ ልእስላም ኢብኑ ብንጀምር እንኳን ግልጽ ነው በብዙ ቦታዎች ላይ ተናግሮ እነሱ ካፊሮች ናቸው ብሏል። ከስንቱ ውስጥ አይገቡም? ካፊር ከተባለ ከስንቱ ውስጥ አይገባም። ከሰባ ሁለቱ አይገባም። እሺ አሁን ተብሊጎችን ወስዳችሁ ከሰባ ሁለቱም ካፊሮች ናቸው ትላላችሁ? አይባልማ። ያው በሰሩት መጠንና ይዘት ቅጣት ይቀምሳል። ሁሉም እንደ ቢዳው ማለት ነው አይደለም? እንደሰራው እያንዳንዱ ጀማዓ ማለት ነው በኢስላም ውስጥ የተፈጠሩ አንጃዎች ቡድኖች ማለት ነው እኚህ ግን እንደውም ካፍር ናቸው እነዚህ ውስጥ እንኳን አይገቡም ነው ግልጸዋል ይገትታ ካፍር ናቸው ያሉ ለማዎች አሉ ማለት قال العلامة ابن القيم علامة ሺያዎችም እንደዚህ ነው ሺያዎችንም እንዲህ ብለዋቸዋል ሺያ ሙስሊም አይደለም ይሄ ቀውል እንደውም ራጅህ ነው ሺያዎች ሙስሊም አይደሉም የሚለው ቀውል በብዙ መረጃ ገልጸዋል ነብዩን ነፍይ አድርገው አልይ ረሱሉላህ ማለታቸው ሌላም ሌላም ግልጽም ከፊሎቹ እንደውም የአልይ ኢላህነትን የሚያጸድቁም አሉ ግልጽ ነው በዚህ አንጻር ተንተርሶ ነው እብኒ ባዝ ካፍር ናቸው ሌሎችም ዑለማዎች ካፍር ናቸው ከሰባ ሁለቱ ምን አይልም አይገቡም ብሏል ግልጽ ነው ቃለ አላመቱ ኢብኑ አልቀይም ረሂመሁላሁ ተዓላ አላመቱ ኢብኑ አልቀይም ብሎ ይላል ኑንያ በሚባለው ግጥሙ ላይ ኑንያ የሚባል ሰፊ የሆነ ግጥም ገጥሟል። በጣም የአቂዳ ጉዳይ አልዳሰሰበት የለም። ስንቱ ለሙጀለል ነው ሰለ ራሱ ግጥሙ ማለት ነው። በጣም የሚገርም ነው والله በተለይ በአቂዳ ዙሪያ ላይ የሚገርም ግጥም ነው የጻፈው። ሱብሃንአላህ ረሂመሁላሁ ተዓላ ረህመተን ዋሲያ። በነገራችን ላይ ለዚህ ኡማ በጣም ብዙ እውቀቶችን ካበረከቱ ከሚባሉ ዑለማዎች ውስጥ ቀደምት ከሚባሉት ውስጥ ነው የሚገባው ኢብኑል ያልጻፈው የኪታብ ርዕስ የለም። ሱብሃንአላህ የነብዩ ሱና እንደ ብቻ አብዛኛው ታሪክ ላይ የሚያጠነጥር ዛሬ ልማት በስንት ሙጀለድ ነው የጻፈው? የሚገርም ኪታብ ነው። ሱብሃንአላህ ቃል አላመቱ ይሄንን ትላለህ አንተ ስለ ፍቅር የጻፈውን ኪታብ ብታዩት በጣም ይገርም። እንዲህ አሪፍ ነው እንዲህ የጻፈው ነው የምትለው። ከዛ ያን ሁላ ስለ ፍቅር ግልጽ እያንዳንዱ ስለ ፍቅር ሲባል እንግዲህ ያልዳሰሰው የለም። ወንድ ልጅ ለሴት ልጅ ያለው ፍቅር፣ ወንድ ሴት ልጆች ለወንድ ያላቸው ፍቅር፣ በቃ የፍቅር ታሪክን እንዳለ ጠቅሶ ከዛ በኋላ መጨረሻ ላይ ግን የሚነግራችሁ والله عجائب ትላላችሁ። ኪታቡ روضة المحبين ይባላል። ኪታቡ የአላህ محبة ግን መጨረሻ ላይ ሲዘጋው የሚገርም ኪታብ መቼም case ነው ያመጣው ነው የምትሉት። መጨረሻ ላይ ግን ሲዘገው በማን ነው የሚዘጋው? የአላህ سبحانه وتعالى ፍቅር ግልጽ ነው። በማንም መበለጥ የሌለበት ፍቅር ብሎ መጨረሻ ላይ የሚገርመው والله አጃይብ ነው። إن شاء الله እንደው አግኙና አንብቡት። ትርጉም ካለው በምንኛ አላውቅም። በጣም ይገርም እኔ እንድታነቡት እመክራቸዋለሁ። ፍቅር የሚባለው ነገር ሰዎች አሁን አሁን የተለያየ ይሄ እውር የሆነ ፍቅር ስለሱ ያወራል። እዛ ላይ ነግራችሁ والله حقيقة ነው እላችሁ እኔ ለፍቅር የሚያወሩ ሰዎች በተለይ በሚኒ ሚዲያ ሶሻል ሚዲያ እየተጠቀሙ የሚያወሩ ሰዎች ሐቂቀተን እዛ ላይ ከተጠቀሰው በላይ ያመጣሉ ብዬ አለ የተለያዩ የፍቅር ታሪክ ነው የሚያመጣው ለሴት ብሎ የተሰቀለውንም መርዝ የጠጣውንም የምኑም በቃ የቀረው ነገር የለም ግልጽ ነው ወለቀድ ተቀለደ ኩፍረሁም እንትን ያለ የሞተ አለ የእሷን ስም እየጠራ የሞትን ሰው አቂባ ዛሬ ጠቅስልሃል ብዙ ታሪኮችን ولقد تقلد كفرهم خمسون ولقد تقلد كفرهم خمسون في عشر من العلماء في البلدان واللالكائي الإمام حكاه عنهم بل حكاه قبله الطبراني من الآن ولقد تقلد كفرهم እነሱ ካፍር መሆናቸውም በዚህ መልኩ ተከትሎ ይሄዳል ግልጽ ነው ወለቀድ በእርግጥ ተቀለደ ኩፍረውም ካፊር መሆናቸውን አስቀምጦ ይሄዳል ማለት ነው ግልጽ ነው ተቀለደ በዚህ አይነት መልኩ ይሄደ ያስቀምጣል ማለት ነው ኸምሱነ ስንቶች ሀምሳ የሚሆኑ ማለት ነው ፊ አሽሪን ሚነል ዑለማኢ ፊል ቡልዳኒ በተለያዩ አገራቶች አስር ወደሚደርሱ ዑለማዎች የሚገኙባቸው አገሮች ላይ ያሉ ስም ሀምሳ ዑለማዎች ተናግረዋል። በአንድ ቦታ የሚገኙት አይደለም፣ በተለያየ ቦታ ግልጽ ነው የሚገኙ ዑለማዎች አምሳዎች ካፊር መሆናቸውን አጽድቋል። ከዛ ውስጥ አላለካኢዩ ይጠቀሳል። አላለካኢ በጣም ታላቅ ሰው ነው። በጣም ታላቅ ሰው ነው። ኪታብ ጽፏል። lalaka'i አልኢማሙ ላለካኢዩል ኢማሙ ያው የክብር ስሙ ያመጣው። ሐካሁ አንሁም ስለ እነሱ ምን ብሏል? አውግቷል በኪታቡ ማለት ነው። ላለካኢ ራሱን የጻፈው ኪታብ አለው። አቂደቱ አህሉ ሱና ወልጀማ የሚል መሰለኝ ላለካኢ የጻፈው ኪታብ አለው። የአቂዳ ኪታብ ሁለት ሙጀለድ ምናምን አካባቢ በል እንዲያውም ሐካሁ ቀብለሁ ከሱ በፊትም ጠቅሶታል። ሐካሁ ማለት ጠቅሷል ማለት ነው። ቀብለው ከሱ በፊትም ማ አጠበራኒዩ ማ ጠበራኒም ዘግቧል ማለት ነው። ኢብን ጀሪር ጠበሪ ማለት ነው። ኢብን ጀሪር ጠበሪ ታላቅ ሰው ነው። ብዙ ኪታብ አላውሰጥ አላክበር ምናምን እያለ ኪታቦች ጽፏል። ትልቅ በትንሽ በመካከለኝ አውሰጥ ነው። በጣም ታላቅ ሰው ነው። ጀሪር ጠበሪ በተፍሲር ደግሞ በጣም ኡሙ ተፍሲር ነው የሚባለው ኪታቡ ራሱ የተፍሲር እናት ነው የሚባለው ኪታቡ እሱ የጻፈው ማለት ነው የጻፈው ማለት ኸይር እስቲ ከዚህ አንጻር ስለ አስማው ሲፋት ይሄንን ካልን ዘንዳ ይላል ውጁቡ ኢሕቲራሚ አስማኢላህ ሱብሓነሁ ወተዓላ የአላህን ስብሓንሁ ወተዓላ ስም ማክበር ግዴታ እንደሆነ የምናይበት ክፍል ነው። ውጁብ ግድ ነው። ኢሕቲራም ማለት ማክበር ማላቅ አስማኢላህ የአላህ ስብሓነሁ ወተዓላን ስም ስብሓነሁ ወተዓላ ቃለ አላሁ ተዓላ ይህንም በማስመልከት አላህ ስብሓነሁ ወተዓላ ብሎ ይላል ወሊላሂ ልአስማኡ ልሑስና ፈድዑሁ ቢሃ ወሊላህ ለአላህ አለው ይላል الأسماء الحسنى فادعوه بها وذو الذين يلحدون في أسمائه سيجزون ما كانوا يعملون إهنا قدم يتنوى وقال تعالى الله لا إله إلا هو الله الله لا إله كسوچ أملاك إلا إلا هو السنج له الأسماء الحسنى لسم الكم سموچ تلا يخبر تعالى لا قالوا أملاك الله አላህ አምላካችን ምን ይላል ይናገራል አና አስማአሁ ሑስና የእሱ ስሞች መልካም እንደሆኑ አይ ሂሳኑን ምን አላቸው ጀምዕ ነው እንግዲህ ሑስና የሚለው ማለት ሐሰን ሐሰን የሚለው ጀምዕ ነው ሂሳኑን ምኖች ናቸው መልካሞች ናቸው ቀድ በለገት ልጋያ ፊ ልሑስን በመልካምነታቸው ላይ ድካ የደረሱ ናቸው ፈላ አሕሰነ ሚና ከአላህ ስብሐነ ወተዓላ ስሞች የበለጠ ያማረ ምንም የለም። ለምን ከተባለ ሊማ ተዱሉ ዐለይህ ምን ሲፋቲል ከማሊ ምሉእነትን ባህሪን የሚያመላክት ከመሆኑ አንጻር ወኑዑት ልጀላሊህ አዎ ንዑት መገለጫ ማለት ወኑዑት ልጀላሊ የታላቅነቱን መገለጫ ስለሚያጎላው ነው አንዷንን እንግዲህ ሐስና ብለን ብንጠራት እሷ ሐስና አይደለችም። ማሆና ማትገኝበት ሁኔታ አለ ሌላ ሆና ትገኛለች ማለት ነው። ስለዚህ እንደዚሁ አንዱን አህመድ ብለን ብንዘግ ብንጠራው አህመድ ሆኖ አይገኝልን። ግልጽ ነው። ብልዓክስ ነው የሚገኘው ማለት አላህ ግን እንደ ስሙ መገለጫ ሆኖ እናገኘዋለን። ግልጽ ነው። ፈያ አሕሰኑ ልአስማ ወአክመለሃ የአላህ ስብሓን ወተዓላ ስሞች በቃ ያማሩና ምሉ የሆኑ ናቸው ወአስማ ይሄ ይሄን እኔ ላውጣለት ይሄ ነው የሚሻለው ለአላህ ይህ ምርጥ ስም ነው እኮ ምናምን ብለን እኛ የምናወጣለት ስም የለውም ወአስማኡሁ ሱብሓነሁ ተውቂፍያ ወአስማኡሁ የአላህ ስሞች ሱብሓነሁ ጥራት ይገብ ተውቂፍያ ናቸው ተውቂፍያ ማለት ማለት ነው በመረጃ የተገደበ ማለት ነው ማንም ሰው በራሱ ስሜት ላይ ተንተርሶ ምንም ማድረግ የማይችልበት ጉዳይ ምን ይባላል? ተውቂፊያ ከዚህ በፊት አስረድቻቸው ለምሳሌ ተውቂፊያ ሸሪዓ በመጣው ነገር ላይ ተገድበን የምንሄድ እንጂ ሌላ የለም። ምሳሌ ውሻ ሲነካችሁ ምን በሉ ተብሏል? ሰባቴ በምን በአፈር ተቡ ተብሏል። አፈርን የሚተካረ በጣም አደገኛ ነጃሳን የሚያስወግዱ ኬሚካሎች አሉ ተብሎ ቢባል እንኳን በሱ ማተብ ምክንያቱም ይህ መስአላ ተውቂፊያ ነው አይደል? ሸሪዓ እንዳለን መተግበር ያለብን ጉዳይ ነው ማለት ነው። ፈላ የጁዙ ለና አንሰሚህ አላህን ልንሰይመው አይገባም። ኢላ ቢማ ሰማ ብሂ ነፍሰው ነፍሱን በሰየምበት እንጂ አው ሰማሁ ብሂ ረሱሉሁ ሰለላሁ ዐለይሂ ወሰለም ነቢዩ በሰየሙት እንጂ ወቀውሉሁ ተዓላ ፈድዑሁ ቢሃ አይ እስአሉሁ ጠይቁት፣ ወተወሰሉ ኢለይህ ወደሱም ተቃረቡ፣ ተዳረሱ ቢሃ በአላህ ስሞችና ባህሪያቶች ከማ ተቁሉ እንደምትሉት አላሁመ ግፍር ወርሐምኒ አላህ እዘንልኝ እዘንልኝ ማረኝ እንደምትሉት ኢነከ አንተ ልገፉሩ ረሒም አንተ እኮ ምንድነህ መሀሪና አዛኝ ነህ ወአስማኡሁ ሱብሓነህ የአላህ ስብሓን ወተዓላ ስሞች ደግሞ ከቲረቱን ብዙ ናቸው ላ ትሕሰር ምን አትልም አትገደብም አንዳንዶች ዘጠና ዘጠኝ ምናምን በቃ ከዚህ በላይ እንደሌለ ያደርጉታል ዘጠና ዘጠኝ ስሞች ብቻ አይደለም አላህ ያሉት ከዛ በላይ ላ ወላ ትሐዱ አትገደብም ቢዓደዲን በምን በቁጥር በቃ 99 ብለን ብቻ አንገድብም በአንድ ሐዲስ ላይ መጣም ብቻ እሱ ሊቀመጥ ይችላል ነቢዩ ከዚህ በላይ ግን ለማ አሉ እንዴ አላሉ ሚና ከሷ ውስጥ መስተአሰራላ ልብ በሉ እዚህ ጋር እዚህ ጋር ልብ በሉ ከዚህ ከአላህ ስሞች ውስጥ መስተእሰረ አላሁ ቢዕልሚህ አላህ በማወቁ የምን ያለበት ራሱ የተገደበበት ብቻ አለ ፈላ ያዕለሙሁ መለኩን ሙቀረብ የቅርብ እንኳን መላይካ ሊያውቀውም አይችል ሙቀረብ ወላ ነቢዩ ሙርሰል የተላከ ነብይም ሊያውቀውም አይችላለ ወጣቻ ነብያቶች እንኳን አያውቁትም እሱ ብቻ መስተአሰረ ማለት እሱ ምን ያለበት እስተአሰረ ምን ማለት የተለየበት ወይም በቃ ያንን በማወቅ እሱ የተገደበበት ማለት ነው ከማ ፊል ሐዲስ ሰሒህ በሰሒህ ሐዲስ እንደመጣው ነቢዩ ምን ብለዋል? አስአሉከ ጌታዬ ምን እልሃለሁ ጠይቀሃለሁ ቢኩል اسم በሁሉም ስሞች هو لك ለአንተ ባለክ የመጀመሪያው سميت به نفسك ነፍስህን ምን ባልክበት በሰየምክበት እጠይቃሉ ይህንን دعاء ስታደርጉ والله ተጠቀሙ፣ ደስ ይላል። ይሄ دعاء። أسألك بكل اسم هو لك سميت به نفسك أو في كتابك أو علمته أحدا من خلقك أو استأثرت به في علم غيب عندك آه، أن تجعل القرآن ربيع قلبي ونور صدري እያልን የተለያዩ ዱዓዎችን ማስቀጠል ደስ ይላል ወእሱኮ ለከሰም ለአንተ ያለክ ሰመይተ ቢ ነፍሰክ ነፍስህን የሰየምክበት አላህ ስብሓን ወተዓላ በማወቁ ብቻ ምን ያለበት የተወሰነበት ማለት ነው። በሱ ነብዩ ጠየቁት ማለት ነው። ሰመይተ ቢሂ ነፍሰክ አው አንዘልተው ፊ ኪታቢክ ወይ በኪታብህ ያወረድከው በኪታብህ ያወረድከው በቁርአን ውስጥ ነው። አው አለምተው ወይ ያስተማርከው አሐደ ምን ኸልፊክ ከፍጡራኖቹ አንዱን ያስተማርክበትን በቃ አላህ ከነቢያቶቹ የተለያዩ መርጦ የሚያሳውቀው አለ አው ስተእሰርተ ቢሂ ያኛው የመጀመሪያው ምን አለ በኪታብ ያወረድከው ይሄ ማንኛውም ህዝብ ነው አርማል ሌላኛው ደግሞ ለፍጡራኖቹ ለብቻው ያስተማሩ አንድ ነብይ ሊሆን ይችላል ወይም ሌላ ከመላእክቶችን መርጦ ማለት احد من خلقك ኸልቂክ ያለው ለዚህ ነው ከነሱ ውስጥ ከፍጡራን የተወሰነ ያኛው የመጀመሪያው ኪታብ ላይ የወረደው ማንም ያውቀው ነው አይደል እንዴ አው ኢስተእሰርተ ቢሂ ፊ ዒልም ልገይብ ዒንደክ ሲባል ደግሞ አው ኢስተእሰርተ ቢሂ በሱ የተገደብክበት ፊ ዒልም ልገይብ ከሩቅ ነገር ሚስጥር ዒንደክ አንተ ዘንድ እሱን በማወቅ አንተ ብቻ የተገደብክበት ማለት ነው። ቃለ الإمام ابن القيم إمام ابن القيم ብሎ ይላል رحمه الله فجعل أسماءه يا الله سبحانه وتعالى ስሞቹን አደረገ ثلاثة أقسام ስንት ሶስት ክፍል ሰጣቸው ቂስሙን ሰማ ብሂ ነፍሰው ነፍሱን ብቻ ቂስሙን አንዱ ክፍል ሰማ ብሂ ነፍሰው ነፍሱን የሰየመበት ነው። ፈአظሃረሁ ሊመን ሻእ ሚን መላኢከቲ ለፈለገው ለመላይኮች ግን ያንን ነገር በግልጽ ምን ያለው ያሳወቀው ማለት ነው። አው ገይሪህም ወይም ሌሎችን ወለም ዩንዚል ቢሂ ኪታበሁ ያንን ምን አላደረገበትም ኪታብ ላይ አላወረደው። ወቂስሙን ሌላኛው ክፍል ደግሞ አንዘለ ቢህ ኪታበሁ ኪታቡን ያወረደበታል ፈተዓረፈ ቢሂ ኢላ ዒባዲሂ ይሄንን እወቁት እሺ ብሎ ባሪያዎቹ ምን ያለው ያሳወቃል። ፈተዓረፈ ማለት ይሄ ነው ብሎ ያሳወቃቸው ማለት ነው። ይሄ የኔ ስም ነው እያለ ያሳወቃቸው ወይም ያስተዋወቃቸው የምንለው ነገር አለ። ያስተዋወቃቸው ይሄ የኔ ስም ነው እያለ ባህሪያቶችና ስሞቹን የገለጸበት وقسم للان يوكف اللجمو استأثر به في علم غيبه بروك نجر مستر السوزن بتشيتك أما يتجدبال فلم يطلع عليه أحد من خلقه كفطرانوش ما نم يما يقود فلم يطلع عليه بس ما يقبت أحدا عند من خلقه كفطرانوش لا يعني نجر ما نم وقت ወቀውሉሁ ተዓላ አላህ ስብሓን ተዓላ ንግግር ይላል ወዘሩ ለዚነ ዩልሒዱነ ፊ አስማኢህ ሲል በአላህ ስብሓን ተዓላ ስሞች ላይ የሚያጋድሉትን ቀጥታ ትርጉሙ ዩልሒዱነ ማለት ማለት የሚያጋድሉትን ማለት ነው ፊ አስማኢህ ተው ሲል አይ አዕረዱ ምንም ይሉት የሚዞሩትን ጀርባ የሚሰጡትን ማለት ነው አንሁም ከነሱ አዕረዱ በሉት ሪ የሚባለው አሃ እነሱን ነው አሃ የሚወስፈው ለእኛ ነው የሚመክረን ሳ አይ አዕሪዱ አንሁም ከነሱ ምን በሉ ተው እነዛን ከሆነ አዕረዱ አንሁም አይደል እዚህ እኛን ነው እየመከረን ያለው አዕሪዱ ምን በሉ ጀርባ ስጡ ዙሩ ማለት ነው አንሁም ከነሱ ወትሩኩሁ ምን በሏቸው ተዋቸው ፈኢነ አላህ አላህ እኮ ሰየተወላ ጀዛኡሁም ለነሱ ምንዳ መስጠት አላህ ስብሓን Ta'ala የሚሾምበት ጉዳይ ነው ለነሱ የሚገባቸው ምን በመስጠት ማለት ነው ወሊሃዛ ለዚህም ቃለ ብሎ አለ ሰዩጅዘውነ ይመነዳሉ ማካኑ ያዕመሉን ሲሰሩት በነበረው ይላል ወማዕና ዩልሒዱነ ፊ አስማኢ ማለት አይ የሚሉነ ምን የሚሉ የሚዘነበሉ ማለት ነው ግልጽ ነው ቅድም እንዳልኳችሁ ለሕድ ራሱ ከዛ ነው የመጡ አይደል ለህድ ማለት ታውቃላችሁ አይደል? ቀብሩ ቀጥታ ይቆፈርና ወደ ጎንም አይደለ? ያ ሰውየው የሚያርፍበት ለህድ ይባላል። ወደ ጎን ስለሚሆን ማለት ነው። ዩልሂዱነ ፊ አስማሂ በእሱ ስሞች ላይ የሚያጋድሉት አይ የሚሉ ነቢሃ በእሷ የሚያጋድሉ ወቢሐቃኢቂሃ በእሷ እውነታ ላይ ወመዓኒሃ በእሷ ማዕና ላይ ወመዓኒሃ ማለት ከእሷ ማዕና አለ አኒል ሐቂ ሳቢት ከጸናው እውነታ ማለት ነው ለሃ ለሷ ካላት እውነተኛ ገጽታ የሚያጋድሉትን ተዋቸው ይላል هذا وصلى الله على نبينا محمد وعلى آله وصحبه وسلم